አሰላሙ አለይኩም ወራህመቱላሂ ወበረካቱ። አድማጮቻችን ወቅታዊውን የህዝበ ሙስሊም የመብት ጥያቄ፣ ሰላማዊ ትግል ሂደትና ወደፊት በምን መልኩ መቀጠል እንዳለበት ኡስታዝ ሐሰን ታጁ በፌስቡክ እንዲነበብና ሀሳብ እንዲሰጥበት ያቀረበውን ምክረ ሐሳብ በተመለከተ ከኡስታዝ ሐሰን ታጁ ጋር ያደረግነው ቃለ መጠይቅ በትላንትናው ዕለት ክፍል አንድ ዝግጅታችን ማቅረባችን ይታወሳል። በክፍል አንድ የቀረበውን ቃለ መጠይቅ በጥሞና በማዳመጥ በብስለትና በስርዓት ተቃውሟችሁንና ድጋፋችሁን ለለገሳችሁ እንዲሁም እስከ መጨረሻው በትዕግስት ለማዳመጥ ለወሰናችሁ በሬዲዮ ቢላል ዝግጅት ክፍል ስም ከልብ አመሰግናለሁ። ይበልጥ ደግሞ ደግሞ የሙስሊሙን አንድነት በማያናጋ በቀረበው ሀሳብ ላይ እንጂ የግለሰብን ጥላቻ በማያንጸባርቅና አነሰም በዛ አንዳች አስተዋጽኦ ለኢስላም ላበረከቱ ጉዳዮችን የግል ስብዕና በማይጎዳ መልኩ ሀሳቡ ላይ ብቻ አተኩራችሁ ለተቻችሁ አድናቆቴን እቸራለሁ። የሬዲዮ ቢላል ዝግጅት ክፍል እንደ አንድ ሚዲያ በተለይ ሙስሊምንና እስላማዊ ጉዳይን ትኩረት አድርጎ እንደ መስራቱ ይህ በአገር ቤትና በውጭ በሚኖሩ ኢትዮጵያውያን ዘንድ አነጋጋሪ ጉዳይ አጀንዳ አድርጎ ማቅረቡ ተገቢ ነው። ሬዲዮ ቢላል ዓላማው መረጃዎችን ከምንጫቸው በመቅዳት ከህብረተሰቡ ትክክለኛ የሆነ መረጃ በማግኘት ከስሜታዊነት በጸዳ መልኩ በግልጽ እንዲወ እንዲወያይበትና የራሱን አመዛዛኝ አቋም እንዲኖረው በማስቻል ሰላማዊ ትግሉን ውጤታማ ማድረግ ነው። ፈጥነን ያቀረብነውም ጉዳዩ ወዳልተፈለገ አቅጣጫ ሄዶ ክፍፍል እንዳይፈጥር በማሰብ ነው። ይህን የተረዳችሁልን ስላላችሁ ከልብ አመሰግናለሁ። ዝግጅት ክፍላችን የማንኛውንም ነጻ አስተያየት ለመቀበል ተቀብሎም ለማስደመጥ ዝግጁ ነው። እንድትሳተፉም በዚያ አጋጣሚ ጥሪ እናቀርባለን። ከኡስታዝ ሐሰን ታጁ ጋራ ያደረግነውን ቃለ መጠይቅ ልቀጥል። ይህ ምክረ ሀሳብ ዘላቂና ችግሩ ሙሉ በሙሉ ሊፈታ የሚችል መፍትሄ ጠቁሟል ማለት ይቻላል ወይ? ትግሉ ይቁም እያልክ ነው ወይስ ትግሉ እንዲቆም ነው ሀሳብ ያቀረብከው? ወረቀቱን በጥንቃቄና በተለይ ይህን እንትን ቃለ ምልልስ የሚሰሙ ሰዎች ደግሞ ደጋግሞ እንዲያነቡት የምፈልገው ነገር ምንድነው፣ ወረቀቱ ይቁም አይቁም ወደሚል ክርክር ውስጥ አይገባም። ህብረተሰብ ውስጥ ያሉ አስተያየቶች ምንድናቸው? ለነዚህ አስተያየቶች መነሻ የሆኑ ምክንያቶች ናቸው የሚል ዳሰሳ ለማድረግ ተሞክሯል። ህብረተሰብ ውስጥ እንቅስቃሴውን ባለበት በአንዋሩ demonstration መቀጠል አለበት ሰላማዊ ሰልፍ እያደረገ የተለያዩ መፈክሮችን እያሰማ መቀጠል አለበት ብሎ የሚያምኑ ሰዎች አሉ ምክንያታቸው ምንድነው አንድ ሁለት ሶስት አራት ተብሎ ተቀምጧል መጨረሻ ላይ ደግሞ የተቀመጠ ማስታወሻ አለ ሌላ ምክንያት ካለ ይገለጽና ደግሞ እንወያይበት የሚል የቀረቡ በዋነኛነት የሚቀርቡ ምክንያቶች ጥያቄዎቻችን አልተመለሱምና ልጆቻችን ይፈቱ የሚል ነው የታሰሩ ወንድሞቻችን ይፈቱ የሚል ነው ሌሎቹ አንዳንድ በጣም ጥቂት ሰዎች ደግሞ እንደው የስርዓት ለውጥ ያስፈልገናል እንደው ይሄ ስርዓት ጥያቄ መመለስ ባህሪው አይደለም እንደው ላለፉት 20 ምናምን አመታት አይተናል ጥያቄ ጠይቆ አይመልስም ስለዚህ እንደው ጥያቄ የሚመልስ ስርዓት ቢመጣ ምን አለበት የሚል አስተሳሰብ ያላቸው ወገኖች አሉ እኔ ሀሳቦቹ ላይ እንትን የለኝም ተቃውሞ የለኝም ማለት ጥያቄ መልስ ስርዓት ይምጣ ይምጣ ክርክር ውስጥ መግባት አልፈልግም ግን ምክንያቶቹ እነዚህ ናቸው እነዚህ ምክንያቶች ይቀጥል የሚሉ ሰዎች እንደውም ሞቅ ብሎ በሀገር አቀፍ ደረጃ የክፍለ ሀገር ያለው የህብረተሰብ ግንዛቤ አዲስ አበባ እንዳለ የህብረተሰብ ግንዛቤ አድጎ ሁሉም ቦታ ላይ ሞቅ እያለ ሂደቱ መቀጠል አለበት ብሎ የሚያምኑ ወገኖች አሉ ምክንያቶቻቸውን አቅርበዋል ሌሎች ወገኖች ደግሞ አሉ ይሄ ነገር ሂደቱ መጥፎ ነው በተለይ ደግሞ ይሄ አንዋር አካባቢና በዙሪያው የሚደረጉ ሰልፎቹ ከህግ አንጻር ሌላ መነጽር ነው ሰላማዊ ነው ልክ ነው ህጋዊ ነው ጥያቄው ልክ ነው ግን ዴሞንስትሬሽኑ ከህግ አንጻር የራሱ ትንታኔዎች አሉት የህግ ምሁራን የሚሉት ነገር ስላለ ወደዛ መግባት አልፈልግም በኢትዮጵያ ህግ ሰልፍ ሲደረግ አሁን ባለው የኢትዮጵያ ህግ ሰልፍ ሲደረግ መሟላት ያለባቸው criteria ዎች አሉ እነዛን ያሟላ ላይሆን ይችላል እና ይሄ ነገር አደጋ አለው አደጋ ያቋተረው እና ይሄ አደጋ ሁላችንንም የሚጎዳ ነገር ነው ስለዚህ ይሄን ነገር ቢቆም ይሻላል ብለው ደግሞ ትንታኔ የሚያቀርቡ አሉ እኔ ሁለቱንም ትንታኔ ሰማው ሁለቱም ላይ ያለኝን ቅሬታዎችም አልፎ አልፎ ገለጽኩኝ ማለት አስተያየቶችን ማለት ነው ገለጽኩ ከዛ በኋላ ሶስተኛ ነው ትግሉ መቆሙ ሲቆም ይቀጥል የሚሉ ሰዎች ስጋቶች አሏቸው መቆሙ የሚያመጣው ስጋት አለ መቀጠሉ ደግሞ ይቆም የሚሉ ሰዎችን የራሳቸው ስጋት አላቸው በመቀጠሉ ላይ ስለዚህ ሁለቱ ወገኖች የጋራ ነጥብ የላቸውም ወይ የሚል ሁኔታ አሰብኩኝና የጋራ ነጥብ መአት አላቸው የጋራ የሚያደርጋቸው የሚያለያያቸው አንድ point ብቻ ነው ያም ምንድነው አኗር አካባቢ የሚደረገው ሰልፍ ብቻ ነው የሚያለያያቸው ሁለቱን ማለት ነው እንጂ ሌላው activity ላይ አይለያይም ስለዚህ መሆን ያለበት ምንድነው ትግሉ ይቀጥላል ግን የስልት ለውጥ አድርጎ ምን አይነት የስልት ለውጥ ግጭት ሊያመጡ የሚችሉ ትግሉ ይቀጥላል ማለት የመብት ጥያቄ ነው ድምጽ ማሰማቱ ይቀጥላል ሙስሊሙ ህብረተሰብ ማንቃቱ ይቀጥላል እስላማዊ ተቋማችንን የማሻሻል ሂደቱ ሀሳብ የመስጠቱ ሂደት ይቀጥላል ምናልባት በሂደቱ የሚደረጉ ዱዓዎች፣ ሰደቃዎች፣ ጾሞች ካሉ ይቀጥላሉ። እስረኞችን ማሰብ ካለ ይቀጥላል። ቤተሰቦቻቸው መርዳት ካለ ይቀጥላል። ይሄ ሁሉ ሊቀጥል ይችላል፣ ችግር የለውም። ክላሽ የሚያመጣ ግን አንድ point አለ። አንዋር መስጊድ የሚያካ የሚደረገው እሷን ግን avoid ማድረግ የተሻለ ነው ለሁለቱም ወገን ደህንነት ሲባል እና ይሄ ነገር ሁለቱንም ያስታርቃል የሚል ሐሳብ ነው። ሶስተኛ ሐሳብ ይሄ ነው። ሁሉንም ነገር ቀጥሉ ሁሉንም ነገር ሃይማኖታዊ እንቅስቃሴዎቻቸው እንደውም የህዝቡን ስሜት productive ወደሆነ አቅጣጫ መምራት ትችላላችሁ። ጥቆማዎች አሉ። በዲን በግለሰብ በቤተሰብ በማህበረሰብ ህይወት ውስጥ ማድረግ ያለበት ሰው ያን ሁሉ ማድረግ ትችላላችሁ። አንድ point ላይ ግን የጋራ የጋራ ያልሆነ point አለ። እሷ ነጥብ ላይ ግን እሷ ነጥብ ነው እሷ ነጥብ በተለየ ስልት መተካት የተሻለ ነው የሚል አቅጣጫ ነው። ሶስተኛው አቅጣጫ የሚያሳየው ይሄ ነው። እና ደግሞ የሚገርመው conclusion አይደለም ድምዳሜ አይደለም ፈትዋም አይደለም አዋጅም አይደለም መንግስት አዋጅ ካወጀ ጥያቄ ያሰነሳል ፈትዋ ከሰጣ እንዳሊም በዛ ነው ወይ ፍርድ ቤት ውሳኔ ከሆነ ይሄ ሀሳብ ነው ይሄን idea ይሄም ቢሆን ራሱ የሚያስማማን ተብሎ የታሰበው ወረቀቱን ያዘጋጀው ሰው ያስማማናል ብሎ የሚያስበው ይሄ ነው ግን ከዚህ የተሻለ አእምሮ ያላቸው ከዚህ የተሻለ analysis የሚሰሩና ከዚህ የተሻለ idea የሚያፈልቁ በሺዎች የሚቆጠሩ ሰዎች በአለም ላይ አሉ እነሱ ወረቀቱ ደርሷቸዋል አንብበውታል አሁን የሚሆነው ምንድነው የመጨመርና የመቀነስ ነው እንጂ ይቁም አይቁም ላይ ጥያቄ አይደለም የኔም ሐሳብም አይደለም ይቁምም አይደለም አይቁምም አይደለም የሁለቱም ሐሳብ ነው ያቀረብኩት ሶስተኛ ግን ይቀጥል ሲቀጥል ግን የሌሎችን ስጋቶች በሚቀርፍ መልኩ መቀጠል ይቻላል ይሄ ሐሳብ ነው የቀረበው ሐሳብ ደግሞ ለውይይት ነው ውይይት ላይ ደግሞ መደመር መቀነስ ጥሎ ደግሞ ሌላ ልዋጭ ማምጣት ይቻላል ሀሰን አንዳሁን ባለ 33 ገጽ ለውይይት የቀረበ ጽሁፍ አዘጋጅቷል። ከዚህ በፊት ዶክተር ቤት ያቀረበው እንደዚሁ የስልት ላይ አንዳንድ ነገሮችን እንለውጥ ዶሮለን እንመልከት የሚል ጽሁፍ አቅርቧል። ልዩነቱ እኔ ልዩነቱ ብዬ ማስበው ምንድነው ሶስተኛ አማራጭ ያመጣ ይመስለኛል። እኔ ያቀረብኩት ሀሳብ ሶስተኛ አማራጭ ያመጣ ይመስለኛል። ሁለተኛ ደግሞ የዶክተር ድሪስ specific ለሆኑ ሰዎች ነው የተሰጠው። በፌስቡክ እንዲለቀቅ የተደረገውም ከሱ ተሞክሮ ተነስቶ ነው። ምን ማለት ነው? ለተወሰኑ ሰዎች ሰጣቸው ሀሳቡን ነውና በጣም አሪፍ ሀሳብ ነው ብለው ዝም ይላሉ። ዋናው የምትፈልገው አንተ ያለውን አጣብቅኝ እንዴት እንፍታው ነው እንጂ አፕሪሼት አድርገው ቤታቸው እንዲቀመጡ አይደለም መጨረሻ ላይ እኔ የወሰንኩት ምንድነው ለተወሰኑ ሰዎች stakeholder ናቸው ብለም ታስቡ አሊሞች ምን ተሰጣቸው አለ አድንቀው ቁጭ ካሉ practically ምድር ላይ ያለው ነገር አይቀየርም ሰው እኔ ምንድነው ማስበው መሰለ ሰው ይሄ ችግር የለውም ግን ሲሄድ አውቆት ይሄድ ነው አላበሲራ ሆኖ አውቆ ወዴት ይሄድ እንደሆነ ይወቀው ነው እና በዛ ምክንያት ነው የኔ ሰፊ ለሰፊው ማህበረሰብ እንዲደርስና እያንዳንዱ ሰው ራሱን እንዲጠይቅ ቁሞ ምን እያደረግን ነው ወደ የት እየሄድን ነው ያዋጣል ወይ ሳያዋጣ የሚለው ነገር እንዲጠይቅ ያደርገዋል ብዬ ነው ማስበው በቀረበው ጽሁፍ ላይ ለመጅሊስ እውቅና መስጠትን እንደዚሁም የሀባሽ አስተምሮ ተዳክመዋል ብለህ ሀሳብ ማቅረብህ ትክክል አይደለም ብለው የሚሞግቱ ሰዎች አሉ ይቀጥል የሚሉ ሰዎች የሚያነሱት ሀሳብ ምንድነው አሁን ባለበት ሁኔታ ይቀጥል አይቀጥል ስንል አሁን ባለበት ሁኔታ የስልጥ ለውስ ሳያደርግ ይቀጥል የሚሉ ሰዎች የሚያቀርቡት ሀሳብ ምንድነው ጥያቄዎች አልተመለሱም ነው እኔ እዛ ላይ የሰጠው ትንታኔ ያለ ጥያቄዎቹ ህይወት አላቸው ወይ አሁን ህልውና አላቸው ወይ ጥያቄዎች በአንድ ወይም በሌላ መልኩ የተወሰነ ነገር ተደርጎላቸዋልና አንድ ከአውሮፓ አካባቢ አንድ ወንድም ደውሎ ጥያቄዎቹ ሙተዋል ልክ ነህ አንተ እንዳልከው አለኝ ግን የሞቱት መልስ ስላገኙ ሳይሆን መልስ የሚሰጣቸው አካል ስለሌላቸው ነው አለኝ ችግር የለውም እኔ ጥያቄዎቹ ሶስቱንም ጥያቄዎችና አህባሽ የሚባለው ነገር በኃይል የመጫን ሂደት ተንኮታክቷል ማለት እኔ የሞከረው አካል ራሱ ዳግም የሞከረው አይመስለኝም ምክንያቱም ከልብ ወጥቷል ከሰው ልብና በፍጹም ያዋጣ አዋጭ አይደለም ስለዚህ ያ ነገር አክትሞለታል በግለሰብ ደረጃ ግን ሊደረግ ይችላል። የተለያየ ቡድሃን መጥቶ ኢትዮጵያ ሊሰብክ ይችላል። አስባሽ ማለት ከሙስሊሙ ህብረተሰብ የወጣ አካል አይደለም። እነሱ ቀርቶ ቡድሃ የተባለው ሰው እንኳን ከሂንዱ መጥቶ ሂንዱ ሊሰብክ ይችላል። በግል በኃይል አይጫን እንጂ በግል ሰዎችን ሊያገኝ ይችላል፣ ተከታይ ሊያፈራ ይችላል። አህባሽ በዛ መልኩ ሊሄድ ይችላል። አሁን በኃይል ግን ህገ መንግስቱን በሚጻረር የእስልምናን ላይክራፍ ዲን በሃይማኖት ማስገደድ የለውም የሚለውን እሴት የሚጻረር መልኩ በኃይል የመምጣቱ ነገር ግን በፍጹም ካሁን በኋላ የሚሞከር ነገር አይደለም። ይሄ ጥያቄ አሁን ህልውና አለው ብዬ አላምንም እኔ ህልውና ተመልሷል ወይ በቃ ባንዱ በሌላ መልኩ የመለሰው መንግስት ይሁን መጅሊስ ይሁን ህዝቡ ይሁን አላቅም በቃ ጥያቄው ተመልሷል በቃ ኦሬዲ ያለቀለት ጉዳይ ነው አህባሻውንም ሰበካ ያደርጋል ይላሉ መብቱ ስለሆነ ያድርግ ነው ልክ ሰለፊ እንደሚያደርገው ከግብጽ አካባቢ መነሻ ያደረገ ኢኽዋን ሙስሊሚን ሰበቃ ማንኛውም አስተሳሰብ ideology ተከታይ ማፍራት ይፈልጋል ግላዊ ሰበቃዎች ችግር የለባቸውም እውቀትን በማውቀት ኢንተሌክቹዋሊ መልሳል ኢንተሌክቹዋል ግድፈቶች ማለት ነው ግን በኃይል የሚሆን አይደለም ሁለተኛ ጥያቄ አወሊያ ጥያቄ ነው አወሊያ አስተማሪዎች ተባረሩ የአረበኛ ፕሮግራሙ ተዘጋ ሰራተኞች ተባረሩ እና የአህባሽ ስልጠና ማዕከል ሊደረግ ነው እነዚህ ናቸው አወሊያ ላይ የተነሱ ክሶች አይደል አወላ አሁን ያ አይደለም ያለው ሙሉ በሙሉ ሰራተኞች ተመልሰዋል ትምህርት ቤቱ ስራውን ጀምሯል ሌሎች የትምህርቱ አካላት ትምህርት ቤቱ አካላት አወላ የትምህርት ቤት አካላት ደግሞ ሌሎች አክቲቪቲዎቹ የአረብኛ ትምህርት ቤት መድረሳዎቹ ምኖቹ በነበሩበት ሁኔታ እንዲቀጥሉ ፌደራልና ጉዳዮች አሁን ያለው ግልጽ ደብዳቤ ጽፏል በነበሩበት ሁኔታ ሰራተኞችን መመለስ ብቻ ሳይሆን ደሞዝ ጨምረውላቸዋል እና ሆስፒታሉ የራሱ ችግሮች ነው ያሉበት አሁን እና ድሮም ተገቢውን አገልግሎት አይሰጥም ነበር ያው ወላይ ሆስፒታል እና አሁን እቃዎች ተሟልተውለት ተገቢውን አገልግሎት እንዲሰጥ ጥረት እየተደረገ ነው ቦርድ ከተባለ በምሁራ የምሁራን ቦርድ እየተደራጀ ነው ከዩኒቨርሲቲ ሰዎች ከምን እየተደራጀ ነው ስለዚህ አወሊያ ይህ ይህ ቀርቶታል ሊባል በማይችል መልኩ ተበልሷል አሁንኛ ጀኒውን መሆን አለበት የእውነት በእخلاص መሆን አለበት እንትናችን ምድር ላይ ያለው እውነት ሌላ ነው ምድር ላይ ያለው እውነት የተለየ ነው አወሊያ ለምንድን ነው በመጅሊስ የሚመራው ይላሉ ለማን ነው ባለቤትነት የምትለው ማን ነው የባለቤትነት ካርድ ሊኖረው የሚገባው አንድ መኪና ካለ መኪና የባለቤትነት ካርድ ያስፈልገዋል አለ ህዝብ ይላሉ ህዝብ የሚባል ፍትህ ሚኒስትሪ የሚፈርም ነገር አለ ውክልና ያስፈልገዋል እና አንድ NGO ሀያተል ልባሳ ነው ሲረዳ ነበር የውጭ ሀያተል ልባሳ የተባለው ድርጅት እሱ አልረዳም ብሎ አገር ጥሎ ወጥቷል በራሱ ነው የወጣው በነገራችን ላይ ብዙ ስብስብ ችግሮች የነበረበት ተቋም ነው አንድ NGO ሲፈርስ የሀገሪቱ ህግ ምን ይላል ነው የኔ የመጀመሪያ ጥያቄ ሲፈርስ ምንድን ነው የሚሆነው ንብረቱ ይቃጠላል ወይስ እና አንድ NGO ሲፈርስ ሁለት አማራጭ ነው ያለው መንግስት ያን NGO ለተመሳሳይ NGO ይሰጠዋል ንብረቱን ማለት ነው ወይም ደግሞ ራሱ ይወስደዋል ሁለቱ አማራጭ ራሱ ከወሰደው መንግስት ገላገለ ሌላ ነገር የለውም ሁለተኛው አማራጭ ምንድነው ለተመሳሳይ NGO ነው መሰጠው ለተመሳሳይ NGO ማለት ለማን ሊሰጠው ይችላል ከመጅሊስ ውጪ ተመሳሳይ የሆነ ተቋም የት ማግኘት ይችላል ለአበበች ጎበና ነው የሚሰጠው ወይ ምናምን ይገርመኛል እኔና ከዚህ ውጪ ህጋዊ አማራጭ የለውም አወሪያ ለመጅሊስ ነው መሰጠት ያለበት መጅሊስ ነው ንብረቱን በባለቤትነት መቆጣጠር ያለበት የአወሊያን እንትን ማለት ነው። ግን መጅሊስ አሁን አወሊያን እንደተባለው በቦርድ በምሁራን ቦርድ እንዲመራ የማድረግ አቅጣጫ ተከትሎ እየሰራ ነው። ስለዚህ ይሄኛውም ጥያቄ የሞተ ጥያቄ ነው። አሁን እንደው ለአንዋር መስጊድ አካባቢ ለሚደረገው demonstration ምክንያት ሊሆን አይችልም። ሶስተኛው ጥያቄ የመጅሊስ ጥያቄ ነው። መጅሊስ እንዳልኩ ምርጫ ባይደረግ ደስ ይለኛል። ግን ተደረገ በአንዱ ላይ ወደ ሌላ መልኩ ተደረገ አሁን ምንድነው የምንፈልገው ስለ reverse ማድረግ ነው ይሄን አሁን ያለውን ሁኔታ reverse ማድረግ አሁን የተመረጠ የመጅሊስ አካል አለ ትክክል ነው አይደለም ሂደቱ ላይ ሁላችንም ቅሬታ አለ በሂደቱ ላይ ማለት ነው ግን አሁን ያለውን አካል ምንድነው የምናደርገው የአራት አመት የቆይታ ጊዜ ነው ያለው ስለዚህ አሁን ያለውን መጅሊስ ሂዱ ደግሞ እንደገና ቤታችሁን ግቡ የሚል ውሳኔ እንዲተላለፍ ነው የምንጠብቀው okay ለዚህ ተብሎስ የምትከፍለው ዋጋ ያዋጣል ወይ አንዳንዴ አንድ ቺን እስክሪብቶ ለመግዛት አንድ አንድ እስክሪብቶ ለመግዛት አንድ ሺህ ብር ከከፈልኩ ዋጋው ውድ ነው ውድ ነው ነው የምለው አሁን መጅሊስን ሪፎርም ለማድረግ ለማስተካከል ሂደት ይጠይቃል አንደኛ ሁለተኛ ያን እንኳን የምንፈልገው መጅሊስ እንኳን ብናቋቁም የሆነ መስዋዕትነት ከፍለን ውድ ነው የሚል እንትን አለ ሂደት ስለዚህ መንግስት የሚባለው አካል ወይም ውሳኔ ሰጪ የሚባለው አካል ረጅም ፉርጎ እንዳለው ባቡር ማለት ነው በኮርባው ላይ ጥፍ በቀላሉ ጥፍ አይልም ረጅም መንገድ ሂዶ ቆሞ እንደገና ነው መምጣት ያለበትና አንዴ የተደረገ ምድር ላይ ያለ ነገር ለመቀየር በጣም ብዙ ጊዜ ይፈልጋልና ግን ጊዜ ይፈልጋል ጉልበት ይፈልጋል ገንዘብ ይፈልጋል እንደገና ደግሞ ብዙ የህጋዊነት ጥያቄዎችም አሉ መጅሊስ እንደገና ተስመርጥ ማን ነው የሚያስመርጠው ምናምን ብዙ ጣጣዎች አሉ የሁሉ ጣጣ ራስ ምታት ነው የሚሆነው ችግሩን በቀላሉ አይፈታም ስለዚህ እኔ ያልኩ ያለሁት ምንድነው የቀረቡ ጥያቄዎች በአንድ ወይም በሌላ መልኩ እልባት አግኝተዋል መልሶቹን ኤል ሰጣቸው ትችላለህ ዲድ ሰጣቸው ትችላለህ ምን ያለ እያንዳንዱ አሁን ለምሳሌ አህባሽ የምትለው ዘጠና mark አግኝቷል መልሱ ልትል ትችላለህ ያኛው ደግሞ 80 ልትል ትችላለህ መጅሊስ 40 አግኝቷል ወይ 30 አግኝቷል ልትል ትችላለህ ግን ሰርቶታል መልሱ በተወሰነ መልኩ ማለት ነውና ማርኩን ሰጠን ማለት የተሻለ ያዋጣናል ከዚህ በላይ መስዋዕትነት የሚያስከፍል አይደለም ሁለተኛ ደግሞ መጅሊስ ላይ ምንድነው ምርጫ ላይ የመጅልስ ምርጫ ላይ እኔ የተለየ አቋም ነበረኝ ምንድነው ተሳተፉ የሚል አስተሳሰብ ነበረኝ ወጣቱ መሳተፍ ነበረበትና ያኔ መሳተፍ ብቻ ጥሩ ነበረ ምክንያቱም ተሳትፎ የተደረገባቸው ክልሎች ለምሳሌ ኦሮሚያ አካባቢ አፋር እንድትሄድ ሶማሌ እንድትሄድ እኛ ራሳችን እንደው አንድ በአንድ እየሄድን ብናስመርጥ ልንሰራው ምንችለው መጅሊስ በምርጫው መጥቷል ማለት ይቻላል በተወሰነ እና አዲስ አበባ መሳተፍ አልቻለም ሰው እና መሳተፉ የተሻለ ነበረ። አሁን ያለውን አቅጣጫ ማስተካከል፣ መምከር፣ ጥሩ አቅጣጫ እንዲይዙ ማድረግ ነው እንጂ ግብ ግቡ የባሰ ኪሳራ ያመጣል ነው። በሸሪዓው ምን አለ መሰለ ደርኡል መፋሲድ ሙቀደምን ምን ጀልቢል መሳሊህ የሚለው አንድ መጥፎ ነገር አለ። መጥፎን ነገር ያን መጥፎ ነገር ለማስወገድ ብለህ የምታደርገው ነገር ሌላ መጥፎ ነገር የሚያመጣ ከሆነ ያ የሚመጣው መጥፎ ነገር በመጠን እዚህ ጋር እኩል ከሆነ ተወው ነው ወይም ደግሞ የሚበልጥ ከሆነ ተወው ነው ከዛ ሁለቱንም መጥፎ ነገሮችን ማመዛዘን ነው አንድ ጥሩ ነገር ለማግኘት ለማግኘት አንድ ነገር ስታደርግ ጥቅምም ጉዳትም ካለው ጉዳቱን ማስቀረት ይሻላል ጥቅሙን ለማግኘት ከመስራት ምክንያቱም ጥቅሙ ገና ጉዳቱ ማስቀረት የተሻለ ነው ነውና መጅሊስን እንደገና ሌላ አዲስ ምርጫ ለማድረግ የሚደረገው ጥረት የሚፈጥረው ግብ ግብ ነው ግብ ግቡ ደግሞ ጉዳት ነው እዚህ ጋር መስተካከል የምንችለው ትንሽ ነገር እንኳን ቢኖር ከሚመጣው ጉዳት አንጻር ይሄንን አክሴፕት ማድረግ ይሻላል የሚል ነው ይሄ እንግዲህ ምንድነው ተጨባጩን ነገር ከማየት የመጣ ነው ለዚች አጀንዳ ብለን ብዙ ሂደት መሄድ የለብንም አሁን ያለውን መجلስ በተመለከተ አሁን ጥሩ አጥራጫዎችን ማሳየትና ጆሮ ያላቸው ሰዎች ነው ያሉት አው ላይ ጆሮ ያላቸው የሚሰሙ ሰዎች አሉና እነሱን መምከር መገሰጽና አቅጣጫ እንዲይዝ ማድረግ በተለይ ደግሞ ልማቱ ላይ እንዲያተኩሩ ማድረግ የሃይማኖታዊ አጀንዳና ጸጉር ስንጠቃ ውስጥ completely ቢወጡ ደስ ይለኛል እኔ መጅሊስ የሚባለው እንዲሁ ከሃይማኖት ቢወጣ ደስ ይለኛል ልማቱ ላይ የሚታዩ ስራዎች ላይ ቢያተኩር ጥሩ ነው ነውና አጠቃላይ ስለ ጥያቄዎች ያለኝ ይህ ነው የውይይት ምክረ ሀሳቡ በፌስቡክ መቅረቡ ትክክለኛ የህብረተሰቡ የመወያያ መድረክ ነው ብለህ ታስባለህ? አብዛኛውንስ የህዝበ ሙስሊሙን ለማግኘት የሚያመች መድረክ ነው? በአሁኑ ሰዓት ያው ሌላ አማራጭ የተሻለ አማራጭ የለም። ጥሩም መድረክ ነው ብዬ አስባለሁ። ምክንያቱም በንቅናቄ የንቅናቄው አንዱ ትሩፋት ምንድነው ሙስሊሙ ህብረተሰብ የቴክኖሎጂ ተጠቃሚ አድርጎታል ከገጠር እስከ ከተማ ድረስ ፌስቡክ የሚባለውን ዓለም ሰው ተለማምዶታልና በዛ መድረክ በጣም በቀላሉ መልእክት ማድረስ ይቻላል ሰፊው ማህበረሰብ ማለት ነው እና ጽሁፉ target ያደረገው ሐሳብ አፍላቂ የህብረተሰብ ክፍሎችን ነው አሊሞች ዳዒዎች እና ምሁራን በዋነኛነት ማለት ነው እነሱን በስፋት ለማግኘት ደግሞ ብቸኛው አሁን የተሻለው መድረክ ፌስቡክ ነው በነገራችን ላይ መጅሊስን በተመለከተ ያው መጨመር ያለብኝ ነገር ካለ አንድ እንትን የሚባል አለ ይሄ አሊሞቻችን የሚሉት አለ መንፉቅ ይደጀልሁ لا يترك كله ይላሉ አንድ ነገር ብዙን ክፍል ስላጣኸው ብዙን ክፍል ስላጣኸው ሙሉውን ሪጀክት አታረገውም ይላሉ ምን ማለት ነው አንተ 100 ብር ጠይቃ በቃ 30 ብር ብቻ ነው የሚበቃ ከተባልክ መቶውን ካላገኘው ብለ 30 reject አታረግም ማለት ነው እና እኛ ምንፈልገው አይነት መጅሊስ ስላጣ ሙሉ በሙሉ reject ማድረግ ብልህነት አይደለም መንፉቅ ይደጀልሁ ላ ይትረኩ ኩልሁ ይሄ እንትን ነው በአማርኛ የተመሳሳይ አስተሳሰብ አለ ብልህ ልጅ የሰጡትን ይዞ ያለቅሳል ነው ሙሉ ዳቦ ጠይቆ ግማሽ ከተሰጠችው እሷን ይዞ እንደገና ደግሞ ማልቀስና ሌላ መጠየቅ ነው ያለበትና የተሰጠንን ነገር መያዝና ከዛ ተነስተን ሌላ ተጨማሪ ነገር ለማግኘት ነው ጥረት ማድረግ ያለብን እንጂ የተሰጡን ግማሹንም ዳቦ አብረን ከወረወር ነው ረሃብ ውስጥ ነው የምንገባው ብዬ ነው በፌስቡክ ላቀረብከው ጽሁፍ የተሰጠው ምላሽ ተመልክተሃል? አዎ በሚገባ። እስቲ በፌስቡክ የቀረቡ አስተያየቶችን ላነብልህ እና አስተያየት ስጥባቸው። እንዲህ ይላሉ። የህዝብ ውይይት ቢደረግ ላለው አላህ ካንተ ጋር ይሁን። ኡስታዝ አፈንታጁ በጣም እንወድሃለን። ከአይሁድና ከተሳሳቱ ሰዎች ተንኮል ይጠብቅህ። አንተ እንደምታስበው አሁን ትግሉ የሚቆም ከሆነ ሙስሊሙ ህብረተሰብ እንደተሸነፈ ያመለክታል። ፍርሃትም ይመስላል። ለምንድን ነው የታሰሩ ወንድሞቻችን ይቅርታ የሚጠይቁት? ትግሉ በሀገር ቤት ብቻ ሳይሆን በዓለም አቀፍ ደረጃም ፍጹም ሰላማዊ መሆኑን የሚያመለክት ሆኖ ሳለ አሁን ይህ ትግል ይቁም ማለት ምን ማለት ነው? ሌላ አስተያየት፣ ይህ አይነቱ ሀሳብ በፌስቡክ ማቅረብ አልነበረበትም። መጀመሪያ ከአሊሞች ጋር መወያየት ነበረበት። ድምጻችን ይሰማን ለመገልበጥ ነው። ከተፋፋመ ትግል ወደ ኋላ ማስመለስ እንዴት ይታያል? መፈንቅለ አሚሮች ነው። እስር ቤት ያሉ አሚሮቻችን ያልተቀበሉትን ሐሳብ እንዴት እኛን ተቀበሉ ትለናለህ? ያቀረብከውን የውይይት ሐሳብ ስህተት ነው፣ መጅሊስንና መንግስትን ለመደገፍ ያለመ ነው፣ የሙስሊሙን ሞራል ይነካል፣ የሙስሊሙን አንድነት ይበትናል። ሌላው ኡስታዝ ሐሰን እናመሰግናለን። እድሜህን ያርዝመው፣ እውቀትህን ይጨምርልህ። እንደዚሁም شكرا ኡስታዝ፣ ድሮም ቢሆን የዲን እውቀት ካንተ አግኝተናል። አይናችንን የከፈትነው በአንተ ነው የሚሉና ሌሎችም አስተያየቶች ተሰጥተዋል። እዚህ ላይ ያለ አስተያየት እና ምላሽ ምን ይመስላል? ኦኬ ብስምላ ረህማን ረሂም ወረቀቱ የቀረው ለውይይት ስለሆነ ለእያንዳንዱ ነገር መልስ መስጠት አያስፈልግም። አጠቃላይ የሆነ እይታዬን ግን ሁሉንም ዝርዝር መልስ ለመመለስ የሞከሩ ሰዎች አሉ። ሁሉንም የአጠቃለለ አጠቃላይ የሆነ እይታ ያው እንትላለሁ እጽፋለሁ ግን በዛ ላይ በእያንዳንዷ ነገር ላይ መጻፍ አልፈለኩም ዝም ብዬ ነው እየታዘብኩት የነበረው የፌስቡክ የተሰጡ አስተያየቶች በአጠቃላይ ከፊሎቹ ስሜታዊ የሆኑ አስተያየቶች አሉ። አንዳንዶቹ ወረቀቱን አጠቃላይ ሲያነቡ በሰሚ ሰሚ የተናገሩና በፍጹም ወረቀቱ ውስጥ የሌሉ ሀሳቦችን ያነሱ ሰዎች አሉ። emotional የሆኑ ሰዎች አሉ። ሁለተኛ ድጋፍ የሰጡ ሰዎች አሉ። እናመሰግናለን፣ አሪፍ ሀሳብ ነው። እንደዚህ ሌሎቹ ደግሞ ተቃውሞ የሰጡ አሉ። እንዲህ ስለሚያመጣ እንዲህ ስለሆነ አንቀበለውም፣ ውድቅ አድርገነዋል፣ እናወግዘዋለን ሁሉ ያላለ አላማው አይደለም ስሜታዊ የሆኑትን ስሜታቸውን ቀዝቀዝ ብላችሁ በሰከነ መንፈስ መወያየት እንልመድ ባህል ነው ይሄ ሹራ ማለት የእስልምና ባህል ነው ወአምሩ ሹራ በይነሁም ነው ሁሌ ሙስሊሞች በመካከላቸው ያለውን ጉዳይ በውይይት ይፈታሉ በውይይት ያምናሉ ነው ረሱላህ ሰለላም ከሰሃቦች ጋር ውይይት አድርገዋል ሰሃቦች ረሱሉን ከልፈዋቸው ያውቃሉ ከልፏቸው ማለት በሐሳብ ከረሱሉ ተለይተው ያውቃሉ እና አንድ ነገር ሲያስቡ ነብዩ صلى الله عليه وسلم አንድ ጥያቄ ይጠይቋቸዋል ይሄ ነገር ካላህ የመጣ ወህይ ነው ወይስ የእርሱ አስተያየት ነው ይሏቸዋል ወህይ ነው ካሉ በቃ አላህ ስላዘዘ ችግር ነው አይ የኔ ግላዊ አስተያየት የመስሏቸው ከዚህኛው ታደህኛው አይሻልም ወይ ይላሉና ረሱልን በወህይ የሚታገዝ ሰው ሰዎች አስተያየት ከልፈዋልና ሐሳብ የተለየ ሀሳብ ማቅረብ ችግር የለውም እና ውይይት ባህላችን እንዲሆን ነው እኔ ድጋፍም ተቃውሞም አይደለም expect ማድረገው ይሄ ጥሩ ነው ሁለቱም ግን አናሊሲስ ነው የምፈልገው እኛ ሶስተኛ አማራጭ ብለን ጋር አማራጭ አቅርበናል ኦ ሀሰን ይሄ አማራጭ ይሄ ጉድለት አለበት ይሄ ደግሞ ጥንካሬ ጎን ስላለው ይሄኛው ታክሎበት እንዲህ ቢሆን የሚል ወደ ራእይነት የሚቀየር ነው እንትን ያለው ሁሉንም አስተያየት ሰጪዎችን ያው በፌስቡክ ማመስግኛለሁ ሁሉን የተቃወሙ የደገፉ ያመሰገኑ የኮነኑ ሁሉንም አመሰግናለሁ አላህ ይስጥልኝ ብያለሁ ስሜታዊ ሆነው ደግሞ ያልተገቡ ቃላት የተናገሩ አንዳንድ ወንድሞችና እህቶች አሉ እነሱም ደግሞ አፉ ብያቸዋለሁ ችግር የለውም በጽሁፍ ውስጥ ያሉ አንዳንድ ቃላት ምናልባት በ misunderstand አድርገው የከፋቸው ወገኖች ሊኖሩ ይችላሉ እኔ ባላስበውም እነሱም ደግሞ ያው ቁርአን ብቻ ነው perfect የሆነ ስለዚህ ለነሱ ነው ይቅርታ ማለት ነው ከዚህ ውጭ አማራጭ የለም የፌስቡክ ሁኔታ በአጠቃላይ ህዝቡ ለኔ ያለውን ስሜት በደንብ እንዳያደርገኛል ተቃዋሚዎችም ሆነ ደጋፊዎች ሁሌም ሲጀምሩ አብዛኛዎቹ ሲጀምሩ ኡስታዝ እንወድሃለን እናከብራለን ግን ብለው ነው የሚጀምሩት እና በጣም በጣም በጣም expect ከማረገው በላይ ህብረተሰቡ ይህን ያህል ያከብረኛል ወይ ምናምን ብዬ እንዳስብ አድርጎኛል ከዛ ጋር ከፌስቡክ ከተሰጡ አስተያየቶች መካከል አንዳንዶቹ ምላሽ የሚፈልጉ ወይም አስተያየት የሚፈልጉ ናቸው አንደኛው ምንድነው አንድነትን ይበታትናል የሚል ነው እና ይሄ ስለ አንድነት ካለ የተሳሳተ ግንዛቤ የሚመነጭ ነው የአመለካከት መለያየት ረህማ ነው ጥሩ ነገር ነው አንድነት የቀልብ አንድነት ነው ጥሩ መለያየት ሁለት አይነት ነው የቀልብ መለያየት እና የአእምሮ መለያየት አለ የአመለካከት መለያየት ከሰዎች የሚጠበቅ ነው የቀልብ መለያየት ግን ስህተት ነው ቀልብ መለያየት ማለት መጠላላት መጠላለፍ አንዱ በሌላው ላይ ማሰር ይሄ ፍጹም እስላማዊ አይደለም የአመለካከት መለያየት ግን በራሱ ጥሩ ነገር ነው እስልምና በጣም የሚደግፈው ነገር ነው ምክንያቱም እስልምና እንድናስብ ያዘናል ቁርአን የወረደው ራሱ ሊቀውምን ያኪሉን ለሚያስቡ ሰዎች ሊቀውምን የተፈከሩን ለሚያስተነትኑ ሰዎች ሊኡሊል አልባብ አስተውሎት ላላቸው ሰዎች لأولي الأبصار ነገሮችን በጥልቀት ለሚያዩ ሰዎች ነው ይሄ መልእክት እያለ በያጋጣሚ ይናገራል ሰው ካሰበ ደግሞ ይለያያል ምክንያቱም እውቀቱ ግንዛቤው ስሜቱ ብዙ ነገሮች ይለያያሉና የአመለካከት ልዩነቶችን ከአንድነት መበተን ጋር አናያይዛቸው። ሰሃቦች መካከል ያመለካከት ልዩነት ነበር ያሳደጋቸው እሱ ነው በአራቱ መዝሃቦች መካከል ያመለካከት ልዩነት ነበር ለዛ ነው አራት school of thought መዝሃብ እና ያመለካከት ልዩነት ጥሩ ነው በራሱ የሆኑ መጠበቅ ያለባቸው አደቦች አሉና ጥሩ ነው ያሳድገናል ሁሉም የሳይንስ እድገቶች ወይንም ደግሞ የህብረተሰብ እድገቶች የሚመነጩት ያለውን ተጨባጭ ተቃርኖ ከሚመጡ ሰዎች ነው ኩራዝን የሚያበራ ማህበረሰብ ውስጥ ያለ ኩራዝ በቂ አይደለም ቢስማማ ሁሉም ዝም ብሎ ኩራዝ በቂ ነው ብሎ በአመለካከቱ አንድ ቢሆን ኑሮ መብራት አናገኝም ግን የሚያምጥ የሆነ ሰው ያስፈልጋል ይሄ ኩራዝ አያስፈልግም ለምን ብርሃን ከዚህ የተሻለ ብርሃን አላመጣም ብሎ ያምጣል ከዛ በኋላ አመለካከት ተለይቶ ነው የሚወጣው ይሄ ሰው የተሻለ ነገርና ሁሌ አመለካከት የተለየ ነገር ያለው ሰው ሁሉ አንድነትን እንደሚበትን አድርጎና አንድነት ማለት ሁሉም አንጎሉ ልክ እንደ ሮቦት በአንድ አይነት መስመር በአንድ ጋሪ በአንድ አይነት መንገድ የሚያስብ ነው ብሎ ማሰብ ያም የአንድነት ትክክለኛ ትርጉም አይደለም እንደዛ አይነት አንድነትም ጥሩ አይደለም ሁሉም ሰው እንደ ሮቦት አንድ አይነት የሚያስብበት ጥሩ አይደለም። አመለካከት በጣም የተለያዩ መኖር አለባቸው። ያለውን ስታትስ ኮ ተጨባጭ የሚተቹ የሚሀይሱ ይሄ ነው የሚሻለው የሚሉ አቅጣጫ የሚያሳዩ ሰዎች በብዛት መፍለቅ አለባቸው። ቀልባቸው ግን በፍቅር የተሳሰረ በፍቅር የሚወያዩ በፍቅር የሚነጋገሩ ማለት ነው። ይሄን ነው የሚፈለገው። ሌላ መፈንቅለ አሚር የሚል ነገር እኔም አንብቤዋለሁ። መፈንቅለ አሚር ማለት አሚሮችን ወይም ደግሞ አሚሮች ታስረዋል አሁን ፌስቡክ የሚባል አሚር ነው ያለ ከጀርባው ያው ወጣቶች ሁሉ ያሉበት ወይ በእድሜ የበሰሉ የሆኑ ሰዎች ያሉበት አላህ ነው የሚያውቀው ግን አሚር የሚባለው ነገር ማይሳሳት ቅዱስ መልአክ ማለት አይደለም ሊሳሳቱ ይችላሉ ውሳኔዎቻቸው ያላቸውን እውቀት መረጃ መሰረት አድርገው ይወስናሉ ውሳኔያቸው ደግሞ ስህተት ሊፈጽሙ ይችላሉ ስለዚህ ውይይት የሚረዳው ምንድነው የነሱንም ውሳኔ ላይ ጫና ለማድረግ ይረዳል እንዴት እንደሚወስኑ ራሴ አታቅም ግን በጣም ያልተገቡ ውሳኔዎች ሊወስኑ ይችላሉ አሁን መዘርዘር ባልፈልግም ጥሩ ያልሆኑ ውሳኔዎች ተወስነዋል የታሰሩትም ሰዎች ጋር አሁን ካሉ እንቅስቃሴውን ከሚመሩ ሰዎች ጋር ያልተገቡ ውሳኔዎች ሊወስኑ ይችላሉ በአካል አግኝተህ ማውራት ካልቻል በሌላ መስመር ውሳኔዎቻቸው ትክክል ላይሆን እንደሚችሉ መንገር ነው። ይሄ ደግሞ መፈንቅለ አሚር ምናምን የሚባል ነገር አይደለም። አሚርነት ቢያስፈልግ ኑሮ እኔ ከኮሚቴዎቹ አንዱ መሆን እችል ነበረ፣ ግን ፈቃደኛ አይደለው እና እኔ I think ከዛ መምራትን መምራትን ከማይፈልገውና ሀሳብ እያፈለቀ አቅጣጫ ማሳየት ከሚፈልጉ ሰዎች ጥግ ይዘው ከዛ ነኝ ብዬ አስባለሁና አሚርነት በህይወት የተመኞች አላውቅም። ወደፊትም እንትን አይደለም ከአሊሞች ጋር መወያየት የተባለው ከአሊሞች ጋር ተወያይተናል የቻልነውን ያክል አሁን በሰፊው ለውይይት ነው የቀረበው ወረቀቱ አሁንም ከአሊሞች ጋር እየተወያየን ነው ብዬ ነው ይቁም ብለሃል የሚለው ይቁም አይልም ወረቀቱ እንደገና አንብቡት ነው ምለው ይቁምም ይቀጥልም አይልም የጋራ አማራጭ ሶስተኛ አማራጭ ሲቀጥል ስልት ቀይሮ ሊቀጥል የሚችልበት መንገድ ነው የሚያመላክተውና በአጠቃላይ የተፋፋመውን ትግል ማስቆም ነው የሚል ሐሳብም ይነሳል። የተፋፋመውን ትግል ማስቆም አይደለም። የተፋፋመው ትግል ግን በሚሆን አቅጣጫ እንዲፋፋም ነው። በማይሆን አቅጣጫ የሚፋፋም ከሆነ ጥሩ አይሆንምና productive የሆነ ውጤታማ የሆነ ኪሳራን የሚቀንስ የተሻለ አቅጣጫ እንዲይዝ ነው። በጥቅሉ ወረቀቱ ይሄ ነው። የተሰጡ አስተያየቶች ሙሉ ጥሩ ናቸው። ሌላም አስተያየት ተጨምሮ ይሄን ወረቀት ወደ ሀገራዊ ራዕይነት ቀይረ ነው ጥሩ በሆነ መንገድ የተጀመረው ነገር ሊቋጭ ነው መመኘው ከዚህ በፊት የኢትዮጵያ የፖለቲካ ሂደትንና ግጭቶችን ለምሳሌ የቅንጅትን ሁኔታ በመጥቀስ የእነዚህ የኮሚቴ አባላት እጣ ፈንታና የፍርድ ሂደት ተመሳሳይ መሆኑን በጽሁፍ ገልጸሃል። ምን ለማለት ነው? ይቅርታውን ሂደቱ ላይ ዋናው ነገር አስተያየት መስጠት የሚችሉት ታሳሪዎች ናቸው። ግን እኔ ያለውን ነገር ነው ያነበብኩት። ያለውን ነገር ማንበብ ማለት ምንድን ነው? ኮሚቴዎች እንደታሰሩ ፖሊስ እያጣራ ነበረ ወንጀል ሰርተዋል ወይስ አልሰሩም ብሎ እና ፖሊስ ወንጀል ለወንጀል የሚያስከስሳቸው መረጃ አላገኘሁም ብሎ ሊለቃቸው ይችል ነበር አንድ ሰው በወንጀል ተጠርጥሮ ይያዛል ከዛ በኋላ ወንጀለኛ መሆኑን የሚያረጋግጥ ነገር ካልተገኘ ፖሊስ ይለቀዋል ሽብሩ ጋር በተያያዘ ከሽብር ወንጀል ጋር በተያያዘ እስከ አራት ወር የሚራዘም ጊዜ ሊጠይቅ ይችላል normally ግን በ48 ሰዓት ይሁን በሆነ ሰዓት ላይ አጣርቶ ይለቀሃል ፍርድ ቤት ወይ ይለቀሃል ይሄ አንዱ ሂደት ነው ሁለተኛው ሂደት ምንድነው ፖሊስ ወንጀል አግኝቼባቸዋለሁ ይላ ለአቃቤ ህግ ያቀርባል አቃቤ ህግ ደግሞ የሚያስከስስ አይደለም ብሎ reject ሊያደርገው ይችላል ወረቀቱን ይሄ ወንጀለኞች አይደሉም ይሄ አያስከስሳቸውም ብሎ የፖሊስን ሐሳብ ውድቅ ሊያደርገው ይችላል አሁን ሌላ ሶስተኛ step ላይ ገብተን አቃቤ ህግ ያስከስሳቸዋል ብሎ ፍርድ ቤት አቅርቧቸዋል። አሁን ብቸኛው መንገድ የፍርድ ሂደቱን መጠበቅ ነው። አሁን ምክንያቱም በግልጽ እንደምናየው ማለት ነው፣ በግልጽ እንደሚታየው በፍርድ ሂደቱ ላይ አስፈጻሚው አካል ጣልቃ ሊገባ አይችልም እና የሚጠበቀው ምንድነው? ፍርድ ቤት ፖሊስ ያስመሰክራል፣ አቃቤ ህግ ያስመሰክራል፣ እነሱ መከላከያ ያቀርባሉ። ይሄ ሁሉ ሂደት ይሄድና ሁለት ምርጫ ነው ያለው አንደኛ ምንድነው ጥፋተኞች ናቸው ብሎ ሊፈርድባቸው ይችላል ወይም አላጠፋቸውም አቃቤ ህግና ፖሊስ ያቀረባቸው መረጃ ብቁ አይደለም ብሎ በነፃ ሊያሰናበታቸው ይችላል በነፃ ካሰናበታቸው የሁላችንም ምኞት ነው ወንጀለኞች ናችሁ ካላቸው ግን የሚቀረው ነገር አንድ ነው እና ከፈረደባቸው የሚቀረው ነገር አንድ ነው መውጫ መንገድ ከፈለገን ማለት ነው የሚቀረው መንገድ ምንድነው ከመንግስት ጋር ወይንም ደግሞ ህግ አስከባሪ ከሆነው አካል ጋር የሚደረግ ውይይትና የይቅርታ መንገድ ነው የሚቀረው በሚታየው ማለት ነው ማይታይ የሆነ ከራማ ሙዕጂዛ ምናምን ሊኖር ይችላል አላህ የሚያደርገው ነገር ያን አላቅም የሚታየው መስመሩ ግን ይሄው ነው ሌላ መንገድ የለውምና ከዛ በኋላ ይሄን ሂደቱ እንዴት ይሆናል የሚለው ነገር የልጆቹ የታሳሪዎቹ ውሳኔ ነው የሚሆነው ወይ ከዛ መውጣት ይፈልጋሉ ወይስ የእስር ጊዜያቸውን ጨርሰን እንውጣ ይላሉ አንዳንድ ሰዎች ይቅርታን ፈልገው እዛው ጨርሰን እንውጣለን ሊሉ ይችላሉ የሚሉ አሉ የግድ ከኮሚቴዎች ላይሆን ይችላልና እኔ እንትኑን ያነበብኩት ሂደቱ እየሄደ ያለው እየፈሰሰ ያለው በዚህ አቅጣጫ ነው ነው መንገዱ በዚህ አቅጣጫ ነው ነው እና ሰዎች ያለውን ህጉን ሂደቱን ማንበብ ነው እንጂ ይቅርታ ጠይቃችሁ ውጡ ይቅርታ አስጠይቃችሁ ውጡ እያልክ ነው። ብዙ ሰዎች ምንድን ነው የመሰላቸው ይሄ ይቅርታ ጠይቃችሁ ውጡ ያልኩ ነው የመሰላቸው። መጀመሪያውን ፍርድ ስላልተፈረደ በነፃም ሊለቃቸው ይችላል እና አሁን ስለ ይቅርታ ማውራት አንችልም እና ሰው ወረቀቱ ይቅርታ ጠይቁ ይላቸዋል ምናምን የሚል ነገር በጣም የተሳሳተ ነው። ሁለተኛ አሚሮች ተሳስተዋል ብለሃል የሚል ሀሳብ ነው ያነበብኩት። አሚሮች እና ተሳስተዋል ችግር የለውም ከረሱላህ ሰለላሁ ውጭ ያለ ማንም ሰው ይሳሳታል ግን አይልም ወረቀቱ የሚገርመው ነገር አንድም ቦታ ላይ ኮሚቴዎች ተሳስተዋል አልተሳሳቱም ወደሚል ፍርድ አልመጣም ግን ተሳስታቸዋል ብላቸው እንኳን ችግር የለውም ብዙዎቹ እንዳልኩ አንዳንዶቹ ተማሪዎች ናቸው አንዳንዶቹ አስተማሪዎች ሌሎቹ ጓደኞች ናቸውና ስህተት ቢፈጽሙ ነውር አይደለም ማለት ነው ከነሱ የተጀመረ አይደለም በዚህ ጊዜ እንደዚህ አይነት ድፍረት የሚጠይቅ ጽሁፍ ይዞ መውጣት ጥንካሬ ይጠይቃል ስም ያሳጣል መልካም ስምን ያጎድፋል ሞራልንም የሚነኩ ገለጻዎች ሊኖሩ ይችላሉ። ይህን ምን ያህል ለመቀበል ዝግጁ ነህ? ውይይቱ አልተቋጨም፣ ወደፊትም ይቀጥላል። ብዙ ስሜትን የሚጎዱ ነገሮች ይነሳሉ ብዬ እጠብቃለሁ እና ከዚህ አንጻር ያንተ በስነ ልቦና መዘጋጀት እንደዚሁም የፈጠረበት ስሜት ምን እንደሆነ ልትገልጽልን ትችላለህ? okay እንትኖቹ ላይ ቃላቶቹ ላይ actually የውይይት እንትን የውይይት ባህል ብዙ ያልዳበረበት ሀገር ውስጥ ነው የምንኖር ብዬ አስባለሁ። እንግዲህ ከተሳሳት አላውቅም። በዚህ በሃይማኖቱ ብቻ አይደለም ሃይማኖት ሲሆን ይብሳል። በሌላውም መድረክ እንደው በፖለቲካውም በምንም ሳይ ሰው በሰከነ መንፈስ የመወያየት ነገር አላውቅም። በሀሳብ ከተለያየ ይጣላል። በሀሳብ መለያየት ማለት መጣላት አይደለም። በፖለቲካ ፕሮግራም ላይ ይችላል መለያየት ማለት መጣላት አይደለም ሀገሪቱ በዚህ ብትሄድ ትበለጽጋለች በዚህ ብትሄድ ትወድቃለች ነው ውይይቱና የውይይት ባህላችን ካለመዳበሩ ጋር የተያያዘው ነው ሃይማኖት ሲሆን ደግሞ ሃይማኖትና ሃይማኖተኛ ጉዳዮች ሃይማኖት ብዙ ጊዜ ሃይማኖተኛ ሰዎች ብዙ ጊዜ black and white ነገሮችን ነው የሚያዩት ጥቁርና ነጭ ሐላልና ሐራም ምናምን ነው የውይይት room የለውም ብዙ ጊዜና ከዛ የተነሳ የተነገሩ መጥፎ ነገሮች ሁሉ ከውይይት አደብ ካለመልመድ ጋር የተያዙ ናቸው አንዳንድ ዝም ብሎ በግል ህይወትህ ላይ እኔ ቃላቶች አሉ በግል ህይወትህ ላይ ግን የሚመጡ አንዳንድ ነገሮች አሉ ለምሳሌ ለ24 ሰዓት ያክል የፌስቡክ አካውንቴን መጥለፍ ተሞክሮ የተሳሳተ መልእክትም ተልኳል በዛ ላይ ማለት ነው ምን ተብሎ አሰንታጁ በክብር ከውይይቱ መድረክ ወጥቷል ምን ማስታወቂያ ተለቋል hack ተደርጎ ያው ጠለፋ ተደርጎ ነበረ በፌስቡክ አካውንቴ ማለት ነው መጨረሻ ላይ ከብዙ ትግል በኋላ lock እንዲደረግ አድርገናል እንዲዘጋ ሌላ አካል ያልተገባ ነገር እንዳይፈጽምበት ማለት ነው ሁለተኛ ደግሞ በኔ ስም ሌላ አካውንት ተከፍቷል ሐሰን ታጁ book የሚል ትናንት ነው ያየሁት በኔ ስም ነው የተከፈተው የከፈቱ ሰዎች አካውንቱን ማን እንደሆነ አላውቅም ግን ለመጥፎ ነገር በኔ ስም መጥፎ መልእክቶች ሊተላለፉ ይችላሉ የሚል ዝም ብሎ personal ስጋቶች አሉኝና ከኔ personal የግል አካውንት ፌስቡክ አካውንት እስካሁን ካለ የፌስቡክ አካውንት ውጪ በኔ ስም የሚፈጠሩ ሰውየውን ባቀው ያው በህግ ጠይቀው ነበረ በኔ ስም የሚከፈቱ የፌስቡክ አካውንቶች ሁሉ እኔን አይመለከቱም ሌላ እስከዛሬ ዝም ብለ ታግሰን የቆየ የቆየሁት ግን በኔ ስም የተከፈተ group አለ ሀሰን reflections የሚል ሀሰንታጅስ reflections የሚል group አለ ሀሰንታጅስ reflections የኔ አካውንት አይደለም በዛ እኔም ማልደግፋቸው ሁሉ መልእክቶች ተላለፉ ነበረ። ሰዎቹ እንግዲህ አካውንቱን ከፍተውታል ከሚባሉ ሰዎች ጋር እንግዲህ ተገናኝተን እንደ ስሙን እንዲቀይሩት ለማድረግ ሙከራዎች እየተደረጉ ነው። ሙከራዎች ካልተሳኩ ግን በዛም አካውንት የሚለቀቀው መልእክት የኔ አይደለም እና በጥቅሉ እንዲህ አይነት ከእስልምና አደብ ውጭ የሆኑ ድርጊቶች ይፈጸማሉ። እኔ የብድና ድርጊቶች ናቸው ያምናለሁ። የሽፍትነት ነው፣ እስልምና አይደለም። እስልምና ሰው ቤት ብትገባ ተመለስ ከተባልክ ተመለስ በቀዳዳ በቀዳዳ ስታይ አደጋ ቢደርስ በአይን እንኳ ቢወጣ አይንህን ያወጣው አካል ተጠያቂ አይደለም ነው የሚለው እስልምናና ተጀሱስ ይሄ ለእስልምና ከሆነ የምንታገለው ለእስልምና ከሆነ የምንሰራው እስላማዊ ስርዓቶችን ጠብቀን መሆን አለበትና ሌላ ከዚህ ጋር ተያይዞ የሀሰት ዜናዎች የሚሰራጫሉ ቅድም እንዳልኩ አሰንታጅ ተሸንፎ ወጥቷል የሚል ዜና ተሰራጭቶ ነበር ሀሰን ታጁ ከጀርባ እንደዚህ እንደዚህ ምናምን የጀርባ ሴራ ምናምን የሚባሉ ዜናዎች በተለያዩ መድረኮች ይስተናገዳሉና ይሄ ሁሉ ብዙ አያዋጣም ነው የኔ አላማ የኛ አላማ ምንድነው ታሪካዊ ኃላፊነት አደራ መወጣት ነው ችግር ከደረሰ ተናግረን ቢሆን አንለም አሁን ኃላፊነት መልእክት አደርሰናል የማስጠንቀቂያ ደወል ደውለናል አደጋዎች አሉ በውይይት በሰከነ መንፈስ የሙስሊሙን የመብት ጥያቄ ክሪሚናል ሆኖ ወንጀለኛ ሆኖ እንዳይቋጭ አቅጣጫን ቀየመ ክሪሚናል ሆኖ ሊቋጭ ይችላል ከዛ በኋላ መቀጣጫ በታሪክ መቀጣጫ እንዲሆን አንፈልግም ዋለ እንዳወሊያ ደግሞ ትሞክርና ነግር ያለው ሳይሆን ትግልስ እንዳወሊያው ትግል እንደ ትግል የሚል መንፈስ እንዲይዝ ወንጀለኛ ሆኖ እንዲደመደም አያስፈልግምና ወደዛ አቅጣጫ እንዳይሄድ ተወያይተን የሆነ ነገር ማድረግ አለብን ሐሳብ ነው የቀረበው ሐሳብ ላቀረበ ሰው ይሄን ያለ ውርጅብኝና ትርምስ አግባብ አይደለም personally ለምጄዋለሁ ብዙ በብዙ አጋጣሚዎች እንዲህ አይነት ነገሮች ይከሰታሉ ሰዎች ይረዱና እንትን ይላሉና ግን ይሄ የፌስቡክ አካውንት ጉዳይ ግን serious ስለሆነ ይህ ጉዳይ በውይይት በምክክር በሰከነ ሁኔታ በማሰብና መጪውን ጉዳትና ጥቅም አርቆ በማስተዋል እንዲፈታ ሳይሆን እንዲሁ እንዲቀጥል የሚፈልጉ አካላት አሉ ብለህ ታምናለህ okay በነገራችን ላይ በትግሉ ውስጥ የተለያዩ interest ኦች ገብተዋል ሙስሊሙ ህብረተሰብ ያነሳው ጥያቄ ንጹህ የሃይማኖት ጥያቄ ነው። መስጊዴ፣ መጅሊሴ፣ ሃይማኖቴ እንዲህ ይሁን የሚል ንጹህ የሃይማኖትና የመብት ጥያቄ ነው። እየተራዘመ በሄደ ቁጥር ግን ብዙ አካላት ጣልቃ የመግባት ነገርና interest የማዳበር ነገር አሳይተዋል። አንድ ነገር እያደገ እያደገ ሲሄድ ብዙ ሰዎች የራሳቸው ለማድረግ ይሮጣሉና political interest ኦች አሉ። ፖለቲካዊ ፍላጎቶች ጣልቃ የገቡበት ሁኔታ ነው። ታያለህ። ይሄ ከሚሰጡ analysis ኦች፣ ትንታኔዎች ስም መጥራት ምን ላያስፈልግ ይችላል በተለያየ ወገኖች የሚሰጡ analysis ኦችና ግፊቶችን ስታይ የተለየ የፖለቲካ ፍላጎት ያለው interest ያላቸው ወገኖች ይችን የሙስሊሟን ንጹህ እንቅስቃሴ የመጠቀም ፍላጎት እንዳላቸው የሚያሳይ ነው ሌላ ከገንዘብም ጋር የተያያዙ ፍላጎቶች አሉ እና ወደ entrepreneurship የስራ ፈጠራ አሁን በዚች እንቅስቃሴ የስራ የፈጠሩ ወገኖች አሉ war entrepreneurs የሚባሉ ወይም ደግሞ ግራሃም ሃንኮክ Lords of Poverty የሚላቸው የድህነት ምንድነው የድህነት ባላባቶች የድህነት ባላባቶች የሆኑ ሰዎች አሉ በድህነት ላይ እንትን የሚሉና የገንዘብ interest ኦችም የገቡበት ሁኔታ አለ ሌሎችም interest ኦች አሉ የመዝሀብ የሃይማኖታዊ የሴክት ኢንተረስት ፍላጎትም አለና ንጹህ ሙስሊሙ ህብረተሰብ ትግል ንጹህ የህዝቡ ፍላጎት ንጹህና ግልጽ ቢሆንም የተለያዩ ወገኖች ይችን ነገር ለኬኳን ለመቋረስ ያው ሙከራዎች ታያለ ታነባለ ትሰማለ information ኦች ይደርሱሃል ከፌስቡክ ሌላ በዚህ ጉዳይ ላይ አስተያየት የሰጡ በአቅራቢያ የሚገኙ በተለይ እዚህ ሀገር ቤት ያሉ ሰዎች አሉ ምንስ ምላሽ እያገኘህ ነው ከፌስቡክ ብዙ የተለየ አይደለም። አንዳንድ በጣም important አስተያየቶች አሉ። አንዳንዶቹ ለህዝብ ባይለቀቅ ጥሩ ነው የሚል አስተያየት ይሰጣሉ። ለምሳሌ አንድ የህግ ህግ ላይ የህግ ምሁርና ህግ ላይ የሚሰራ ጠበቃ የሰጠኝ በ message የላከልኝ መልእክት አለ። ተመሳሳይ መልእክት ስላለ ነው እና ሁላችንም ልናገረው የምንፈልገው ግን የፈራነውን ነገር ስለገለል ሁላችንም ያሳስበናል የሆነ ነገር ማለት እንፈልጋለን ግን እንፈራለን የሚል አስተያየት ሰጡኛል ተመሳሳይ አስተያየቶች አሉ በሃይማኖት እንቅስቃሴዎች ውስጥ በሃይማኖት አሊሞችና ዳይዎች ላይ ፍርሃት ጋር በተያያዘ ሶስት አይነት ሰዎች ነው ያሉት በአለም ላይ ስታያቸው አንደኛ መንግስትን የሚፈሩ አሉ እና እንቅስቃሴዎቻቸው ንግግሮቻቸው ዳዋዎቻቸው ጽሁፎቻቸው ከመንግስት ፍርሃት የመነጫሉ እነዛ መንግስታዊ አሊሞች ይባላሉ በመንግስቱን ተረስ በተቻለ መጠን ሳይነኩ መንግስትን ሳያስቀይሙ አንዳንዶቹ ደግሞ ከዛም ብሰው መንግስት ጉንፋን ሲይዘው እያነጠሱ እነሱ እያነጠሱ የሚቀጥሉ ስኮላሮች አሉ በዑለሞችን ምሁራንም ዘንድ እንደዚህ ያሉ እነዚህ መንግስት ምሁራን ይባላሉ ሌሎቹ ደግሞ እነዚህ በቀላሉ ነው የሚለዩት ሌሎቹ ደግሞ ህዝብ የሚፈሩ አሉ የህዝብ የሚፈሩ ማለት ይሄ ነገር እውነት ነው ብናገር ግን ህዝቡ ይቆጣል ብናገር ተከታዮች እናጣለሁ ደጋፊዎች ይርቁኛል የሚል ፍርሃት ያለባቸው አሉ እኔ በተቻለ መጠን ስጥፍ ከሁለቱም እንዳልሆን ጥንቃቄ አደርጋለሁ አንዳንድ የመንግስትን ሊክርስቲያን ሊያደርግ የሚችል ነገር የመንግስት ከመንግስት ወገን ላለመሆንና የህዝብን ስሜት ራሱ ቢያስቆጣ እውነቱን መንገር እዚህ ላይ ላቋርጥህና አንተ እንደምትለው ሳይሆን እንደውም ሀሰን ይህን የመዋያ ሀሳብ ያቀረበው መንግስት አስገድዶት ነው ይባላል። መንግስትን የሚቃወም ነገር ነው ያለው። እዛ ላይ መንግስት የሚተቹ ነገሮች ምክረ አይተው ከሆነ የችግሩ መንስኤ ብሎ መጅሊስ ይላል። ከዛ ያያዝ ጉድለት ነው የሚለው በተለይ አስፈጻሚው አካል ችግሩን የያዘበት ከጀምሮ እስከሚጨርስ ጉድለት አለው እንከን አለውና ያ ነው እስካሁን ወደዚህ ያመጣን ነው የሚለው መንግስት በሽብር የተሰሰውን ኮሚቴና እንቅስቃሴ ድሎች አሉት፣ ስኬቶች አሉት፣ ለህብረተሰቡ እንዲህ አምጥቷል፣ ሰላማዊ ነው ምናምን ነው ማለት መንግስትን የሚደግፍ አይደለም። እንደውም አንዳንዶቹ እስከ ፍርሃት ድረስ ማለት ነው አደጋ ውስጥ አይጥልህም ወይ የሚል እንትን ነው ግን ሚዛናዊና ጥንቃቄ በተሞላበት መልኩ መንግስት የሚባለው አካልም ራሱ መሄስ ይኖርባል ካላህየስከው ስህተቶቹን ሊያርም አይችልምና ከዛ አንፃር ነው ህዝብን ደግሞ ማለት በጣም ብዙ ነው በመቶ ሺዎች የሚቆጠሩ ወዳጆች አሉ እና ይህ ጽሁፍ ሊያስቀይማቸው እንደሚችል ታውቃለና እነሱ እንዳይቀየሙ ታሪካዊ ኃላፊነቴን አልወጣም። የደጋፊ ነገር ከሆነ ይህን ጽሁፍ ከማቅረብ በፊት ነው በጣም በጣም ብዙ ደጋፊ ያለው። አሁን እንዲያውም ከፊል ወዳጆቼ በራሴ account የረጅም ወዳጆቼ እንደው ከውን በኋላ አንተም እንደው ምጣንፈን ምናምን ምናምን የሚል አስተያየቶች ይሰጣሉና ሁለቱንም መፍራት ጥሩ አይደለም መንግስትንም መፍራት ህዝብንም መፍራት ጥሩ አይደለም ይበጃል ያለውን ሰው ለዛ አባ በሆነ ዲፕሎማቲክ በሆነ መልኩ ለሁለቱም ማድረስ ነው የተሻለ የሚሆነውና በተቻለ መጠን ነው ከነዚህ ወጥቼ ሁሉንም ከማይፈሩ ሰዎች ለመሆን ነው ጥረት ያደረኩ በመጨረሻ ከዚህ የውይይት ሀሳብ የህዝብ ምላሽ በኋላ ምን ኤክስፔክት ይደረጋል? ምን ይጠበቃል? ምንድን ነው መጨረሻው? የመጀመሪያው ዓላማ መልእክቱን ማድረስ ነው። መልእክት ከደረሰ በኋላ ሀሳቦች ይሰበሰባሉ። ከተሰበሰቡ በኋላ የተሻሉ የተሻለ አቅጣጫ የሚያሳይ ጥናት ይወለዳል ብዬ ተስፋ አደርጋለሁ። ያ ጥናት ሁላችንንም ካለንበት አጣብቂኝ አውጥቶ ለህዝባችን የሚበጅ ለመንግስትም ራሱ የሚበጅ መንግስትም በዚህ አጀንዳ ላይ ፍላጎት ይኖረዋል ብዬ አላምንም። ፍላጎት ያለው ወገን ካለም ይበጀዋል ብዬ አላምንም። ሀቂቃ የሚበጅ ነገር አይደለም። ህዝብና መንግስት ተኮራርፎ damage ኡ በጣም ከባድ ነው። ሀገርም ላይ ህዝብም ላይ የሚያደርሰው ነገርና ይሄን ቶሎ control ማድረግ ቶሎ መቆጣጠርና አቅጣጫ ማስያዝ ያስፈልጋልና ለሁለቱም ወገኖች የሚበጅ አቅጣጫ ይፈጠራል ብዬ አስተዋልና አንድ የሀጅ ዑመር እንትን አለ የነገሩን ታሪክ አለ እውነተኛ ታሪክ ነው ሀጅ ዑመር ሙፍቲ ሀጅ ዑመር ድሪስ ድሮ ትልቅ ሰው ነበር አሉ አንድ ሰዎችን ማስታረቅ በጣም ይሳካለታል ባልና ሚስት ተጣልቶ ለሀገር ያስቸገሩ ለያዥ ለገራዥ ያስቸገሩ ሰዎች እሱ ሲያስታርቃቸው ይታረቃሉ ሊገዳደሉ የቀረቡ ሰዎች እሱ ሲያስታርቃቸው ይታረቃሉና ሰዎች ሄደው ጠየቁት ይላሉ እንደው ምን ምን ሚስጥር ብትጠቀም ነው እንደው ሰው ያስቸገሩ ሰዎች ይታረቁልሃል አሉ። ለምን አለ ከደከሙ በኋላ ስለማይሄድ ነው አለ። በትኩስ ጠባቸው ሰው ኦሬዲ ከሰለቻቸው በኋላና አሁን ሁለቱም የደከሙ ይመስለኛል። ለዛ ለሽምግልናው ሂደት ጥሩ አየር ያለ ይመስለኛል። የምታስተላልፈው መልእክት ካለ እድል ስጥ። እኔ መልእክቴ ምንድነው ሰዎችን ሐሳብን ሳይሆን ሰዎችን ማሸማቀቅ idea ይገላል አዲስ ሐሳብ ማፍለቅ ፍላጎት ያላቸውን ሰዎች ይላል እኔም ባይሆንም ማለት ነው idea ይገላልና በተቻለ መጠን አዲስ የሆኑ idea ዎችን በየተለየና የእብድ እንኳን የሚመስል ሐሳብ ቢመጣ በሰከነ መንፈስ ማስተናገድና ስብእናን ከመንካት የተቆጠበ ውይይት ብናደርግ ደስ ይለኛል በመጨረሻ ለቢላ ሬዲዮ ምስጋና አቀርባለሁ ኡስታዝ ሀሰን ታጁ ሰሞኑን በፌስቡክ የለቀቀውንና ተነቦ አስተያየት እንዲሰጥበት የጋበዝከውን የውይይት ምክር ሀሳብ ሰሞነኛ መነጋገሪያ አጀንዳ መሆኑን አስመልክቶ ፈቃደኛ ሆነ ለሰጠህን ቃለ መጠይቅ ቀጥሉ። እንደውም የህዝቡን